ይሄ ብቻ አይደለም። ሙስሊሞችንና ኢስላምን ማውገዝ ብቻም አይደለም እኮ ሌላም ባህሪ አላቸው ይላል አላህ ሱብሓነሁ ወተዓላ። እንደውም ወቃለት ልየሁዱ ለይሰት ነሳራ አላ ሸይ ወቃለት ነሳራ ለይሰት ልየሁዱ አላ ሸይ ወሁም የትሉነ ልኪታብ። አንድ ጊዜ ከየሁዳም ከነሳራዎችም ባለመግባባት ነቢዩ ጋር ይመጣሉ። አህሉ ነጅራን የሚባሉ ነሳራዎች ተሰባስበው ነቢዩ ጋር መጡ። ከይሁዳዎችም አህባሮቻቸው ዑለማዎቻቸው መጡ። መጡና ነቢዩ አጠገብ እነሱ እያንዳንዳቸው የሁዳም በላጮች እኛ ነን አላሁ ስብሓነሁ ወተዓላ ጋር ዲን የሚባለው የኛ ነው። ተውራትን ያልተቀበለ ሰው ሌላው ትክክል ሊሆን አይችልም። ቦታም የለውም ጌታ አላሁ ስብሓነ ወተዓላ ጋር። ነሳራዎችም ይህንኑ የሚሉት ይህን አይነቱን ስሜታቸውን በአጋጣሚ ነቢዩ ጋር መጥተውም አንጸባረቁት። ጭቅጭቃቸው እዛው ጎላ። አንድ ራፊ ኢብኑ ሐርማላ የሚባል ሰውዬ ምን አለ ማአንቱም አንቱም አላ ሸይ እናንተ እኮ ማለት ቦታ የሌላችሁ ሰዎች ናችሁ። ራሳችሁን ብቻ የዲን ሰው ነን ስላላችሁና ተውራት እኛ ላይ ወርዷል ብላችሁ የተውራት ሰዎች ነን ስላላችሁ ጉዳዩ እኮ እናንተ እንደምትሉት አይደለም አላህ ጋር። ምክንያቱም በእኛ ነቢይ ቀጥሎ በመጣው አሁን ባለው በኢሳ ተቀብላችሁ ኢሳ ነቢይ ነው ብላችሁ እስካላመናችሁ ዲን ነሳራ ዲን ነው ብላችሁ እስካላ ምን ቦታ አላችሁ? ይህ ሁለቱም ቡድን በነቢዩ ዘመን ያሉ ግሩፖች ናቸው። ሁለቱም የሚያወግዙት የሁዳ ነሳራ፣ ነሳራ የሁዳ በነቢዩ ዘመን የነበሩ ከነሳራም አሊሞቻቸው አዋቂዎቻቸው ናቸው የሚባሉ ከይሁዳዎችም እንደዚህ አህባሮቻቸው መጥተው ነው ይሄን የሚሉት። ከይሁዳዎች ውስጥ ሀርመላ ራፊ ኢብኑ ሀርመላ የሚባል ሰውዬ አውግዞ ይህን ሲናገር አንዱ ለይሁዳዎች ከነጅራኑ ነሳራ ውስጥ ማ አላሸ አላ ሸይ አለና እሱም ወጀህደ ቢንቡወቲ ሙሳ ሙሳ ነቢይ ነው ብለን ስንቀበል ተውራት ሚን ኩቱብ ሰማዊያ ብለን ስንል አይደል? በተመሳሳይ አወገዘ እሱ። የዛኔ ነው በዚያ የተነሳ አላሁ ስብሓነ ወተዓላ ይህን ቁርአን አያት ነቢዩ ላይ አወረደ። አይገርምም እንደማለት ነው። አያጅብም። ወቃለት ልየሁዱ ለይሰት ነሳራ አላ ሸይ የሁዳዎች ነሳራዎችን ሲያወግዙ እናንተ ማለት ምንም ማለት አይደላችሁ፣ ምንምም ቦታ የላችሁም ይላሉ። ወቃለትን ነሳራ ነሳራዎችም ለስትል የሁዱ አላሸ የሁዳዎችን እናንተ ምንም አደላችሁም ምንም ቦታም የላችሁም ይላሉ። ግን ሁለቱም ቡድን ወሁም የትሉን ልኪታብ ያውቃሉ። ያነበቡት አንብበዋል፣ የተማሩት ተምረዋል። ይገርማል ያ ሙሐመድ ብሎ ለነቢዩ ነው ቁርአን አያቱ ሲወርድ አጃኢብ ነው ብሎ እንደ መገረም ነው። ይሄ ብቻም አይደለም። ከዛሊከ ቃለ ለዚነ ላ ያዕለሙነ ሚስለ ቀውልህም አሉ እኮ እናንተም ውስጥ እኮ ምንም የማያውቁ አይነት ጃሂሎችና ውስጣቸው መሀይምነት የተላበሰ አይነቶች ልክ እንደነሱ እኮ የሚሉ አሉ። መሐመድ ማለት አንተ ረሱል ምንም አይደለህም፣ ዲኑም ዲን አይደለም ባዮች እኮ አሉ ውስጥህ ላይ አውጥቶ አለመናገራቸውን አቲ እንደነሱ እዚህ መጥቶ ምንም የሚሉ ነገር ባይኖርም አሉ ከእናንተም ውስጥ ፈላሁ ያህክሙ በይነሁም የውመ ልቅያማ ፊማ ካኑ ፊ የክተሊፉን። እንግዲህ ፈራጁ ጌታ አላህ ነው። ለዚህ ማን ነው ትክክለኛ፣ ማን ነው ትክክለኛ ያልሆነው? ቡድኑ ባለው አይደለም። ቅያማ ለታ ይለየዋል። ችግር የለም። ዛሬ ያጭበረበረ ማንም ይኖር ነው እኔን እንጂ ልክ የኛው ነው እንጂ ትክክል ያ ግሩፕና ቡድን ልክ አይደለም እያለ ይኑር፣ ችግር የለው። ቅያማ ላታ ግን ይለየዋል ጌታ አላህ ስብሐነ ወተዓላ ይፈርደዋል ይላል። ወመን አዝለሙ ሚመን መነአ መሳጅድ ላህ አን ዩዝከረ ፊሃ እስሙሁ ወሰአ ፊ ኢኽራቢሃ ስንት ባህሪ እኮ የነበራቸው ሰዎች ናቸው እነዚህ ብሎ አሁንም በአሽሙር መናገሩን አላበቃም። ወንጀል ይቆጠር ከተባለ ስንት አይነት ወንጀል የነበራቸው ሰዎች ናቸው። እንደውም ማን ዛሊም የሆነ አለ፣ ማን በዳ የሆነ አለ፣ ማን ትልቅ ወንጀል የሰራ አለ ተብሎ ሊባል ይችላል። ሚመን መነአ መሳጅድ አላህ አን ዩዝከረ ፊሃ ስሙ ኢባዳ እንዳይደረግ በአላህ ቤት እንዳይዘከር የአላህ ስም እንዳይወሳ ከሚከለክል ሰው የበለጠ ወሰአ ፊ ከራቢሃ ለማፍረስ የሚደረጉትን ጥረቶች ሁሉ ሁሉንም ጥረት የሚያደርግ ከዚህ የበለጠ ምን አይነት ወንጀለኛ አለ ማለት ይቻላል? ኡላኢካ ማ ካነ ለሁም አን የድኹሉሃ ኢላ ኻኢፊን ይገባማ የነበረው እንኳን መስጂድ ተብሎ እንደ ቤተል መቅደስ ዒባዳ ቦታ ሆኖ ሊያፈርሱ ይቅር ኢባዳ የሚያደርገውን ሰው መከልከልና ማባረሩ ይቅር። የአላህ ስም መወሳቱ ይቅር። ሲገባው እንኳን አላህን ፈርተው ነበር መግባት የነበረባቸው። ሲገባው እንኳን ሁሹ ሁሹዕና ኸውፍ ቀልባቸው ላይ ሞልቶ መግባት የነበረባቸው ቦታ እኮ ነው። እንኳንስ ሊያፈርሱ ይህን አደብ ያጡ ሰዎች የቱ ዲን ትክክል ነው? ማን ነው ልክ? እንዴት ሆኖ ሊያውቁትስ ይችላሉ? ጥመት ካልሆነ በስተቀር ይላል ጌታ አላህ ለእንደዚህ አይነቶቹ ለሁም አላቸው ፊ ዱንያ ኽዝዩን ዱንያ ላይ ይሄ ነው የማይባል የውርደት አይነቱ አላቸው ይለብሱታል ይላል። ወለሁም ፊል አኽረቲ አዛቡን ዐዚም አኽራ ላይ ግን የጎላና ከባድ የሆነ ፈርጣማ አዛብ አላቸው የሚቀጡበት ይላል። ወሊላህ አልመሽሪቅ ወልመግሪብ አላሁ ስብሓነ ወተዓላ ንግስናው የላቀ ነው። የዚህ ነገር ንጉስ የዛ ንጉስ ያልሆነ የሚባል አይደለም። ወሊላህ አልመሽሪቅ ወልመግሪብ፣ በሸርቁም በገርቡም ያለው ነገር ሁሉ የአላህ ነው። ከአላህ ውጭ ሊሆን የሚችል ምንም ነገር የለም። ፈአይነማ ትወሉ ፈሰመ ወጅሁላህ ኢነላህ ዋሲዑን አሊም። ኢባዳ ልታደርጉ ሰላታችሁን ልትሰግዱ ቂብላውን ካን ተሳስታችሁ ወዴትም ዞራችሁ በአጋጣሚ ብትሰግዱ ሸርቁም የአላህ ነው፣ ገርቡም የአላህ ነው። አላማችሁ ውስጣችሁ ያለው ንያችሁ፣ ሐሳባችሁ ለአላህ ከሆነ ፈሰማ ወጅሁላህ ችግር የለም ታገኙታላችሁ። ኢነላሃ ዋሲኡን አሊም። ሙፈስሮች እዚህ ጋር ሁለት ሶስት አይነት ሰበበ ኑዙሎችን ይናገራሉ። አንዳንዶቹ ቅብላ የሰላት ቅብላ ሰላት ሲታዘዙ ነቢዩ ጌታ አላሁ ስብሐነ ወተዓላ አምስቱን ሰላት ሲያዝ መካ እያሉ ነው። ሂጅራ ወደ መዲና ሳሄዱ ነው ስደት ከዛ በኋላ ወደ መዲና ሄዱ። የሰላት ትእዛዛቶች ወርደው ይሰግዱ የነበረውን አይነት ቂብላ መዲናም ከሄዱ በኋላ ነቢዩ አልለቀቁትም። ትእዛዝ የመጣ ነገር የለም። አምስቱንም ሰላት አላህ ኡመቱ እንዲሰግድ በነቢዩ አማካይነት የአምስቱ ሰላት ትእዛዛቶችን ሲሰጣቸው ቅብለተ አንቢያ ብለው ነው ወደ ቤተል መቅደስ ዞሮ ይሰግዱ ነበረ። የአብዛኛው የአንቢያዎች ቅብላ ነው በሚል ሂጅራ መዲና ሄደው 16 ወይም 17 ወራት ያህል እንደ መጀመሪያው እየሰገዱ ኖሩ ነቢዩ ሰለላሁ ዐለይሂ ወሰለም። ግን አንድ ነገር አለ ውስጣቸው ላይ አንድ ምኞት አለ ውስጣቸው ላይ ነቢዩ ጋር ወደ በይቱላ ቅብላችን ሆኖ በሰገድን የሚል ነገር ውስጣቸው ላይ ውስጣቸው ይህን ይፈልጋል። ይጨነቁም ነበር፣ ዱዓ የሚያደርጉ ነበር። ሆኖም ግን የመጣ ነገር ከሌለ በራሳቸው ፍላጎት የሚያደርጉት ነገር የለም። ምኞታቸው አሁን እንዳልኳችሁ ይሄ ቢሆንም አስራ ስድስት ወይም 17 ወራት ያህል መዲናም ከሄዱ በኋላ ወደ ባይተል መቅደስ ይሰግዱ ነበር። ከዛ በኋላ የቁርአን አያት ወረደ። ቀድ ነራ ተቀሉበ ወጅህከ ፊ ሰማይ አለ። ስትጨነቅ ዱዓ ስታደርግ ወደ ሰማይ ስታንጋጥጥ ያ ሙሐመድ አይተናል፣ እናቅም ነበር እኮ። ፈለንወልየነከ ቂብለተን ተርዳሃ አለ። ወደምትወዳት ወደምታፈቅራት በይቱላ እንመልሳለን፣ ችግር የለውም አለ አላህ። ከዛ ትእዛዝ መጣ። ፈወሉ ውጁሃኩም ሸጥራ ወደ በይቱላ ዙሩና ስገዱ ቅብላችሁ ወደ በይት ወደ በይቱላ መሆን ወደ ካዕባ መሆን አለበት የሚል ቁርአናት መጣ። ከዛ በኋላ ነቢዩ ቂብላቸውን የሰላት ቂብላቸውን ወደ በይቱላ አደረጉት። ወደ በይተል መቅዲስ ዞረው እየሰገዱ በነበረ ጊዜ ይሄ ህግና ደንብ መጥቶ እስኪ ዞሩ ድረስ የሁዳዎች ይሄ እኮ ነው እኛ የምንለው አሉ። አቋም የሌለ ዲን የምንለው እዚህ ላይ እኮ ነው አሉ። ትላንት ወደ ቤተል መቅደስ፣ ዛሬ ደግሞ ወደ ካዕባ፣ ወደ ቤቱላ። ይሄ እኮ ነው እኛ የምንለው ይህንን ነው አሉ። ከዚህ ጋር ተያይዞ ከኋላ በሚመጣው የቁርአን አያት ሰይቁሉ ሱፋሃኡ ሚነናስ ማ ውላሁም አን ቂብለቲሁም ለቲ ካኑ አለይሃ ይላል። አውግዞ ያችን የቁርአን አያት አንቀጽ ጌታ አላህ አወረደ። ጅላጅሎች ብሎ ሰደባቸው። ምንድን ነው የሚሉት? መሐመድን አንዴ ወደዚህ አቅጣጫ አንዴ ወደዛ አቅጣጫ የሚያዞረው ምንድን ነው? አቋም ያለውና ትክክለኛ ዲን አለመሆኑ አይደል ብሎ ይላሉ። እነዛ ጅላጅሎች አለ አላህ ሱብሓነሁ ወተዓላ ቁል ሊላሂል መሽሪቁ ወልመግሪብ ከአቅጣጫ ጋር ጉዳይ የለንም በላቸው ያ መሐመድ። ሸርቁም የአላህ ነው፣ ገርቡም የአላህ ነው፣ ምስራቁ፣ ምዕራቡ። ስለዚህ ትርጉም የለውም። ወደ ሰሜን ከዚህ ዞረ ወደ በይቱላ ቆምክ፣ አቅጣጫን አይደለም የምናመልኩ ብለህ አትልም ወይ? አቅጣጫ ሁሉም የአላህ ነው ማለት ነው። ግን ትዕዛዝን መፈጸም ግድ ነው። ተአቡድ ይባላል። ይሄ በሸሪዓ ተአቡድ ይባላል። የሰው ልጅ ዲነል እስላም አዞት ሸሪያ አዞት የሚሰራቸው ነገሮች ሁሉ መቶ በመቶ ከአቅል ጋር ይገናኛሉ ብቻ አይባልም። የግድ ተአቡድ ሆኖ ትዕዛዝ ነው፣ የአላህ ህግና ደንብ ነው፣ አምልኮ ነው። ነአም ብለህ ትቀበላለህ። ተገላብጦሽ ሊመጣ ይችላል። አንዳንዴ የአቅል ተገላብጦሽ ወደ በይቱላ ስገድ ብሎ ሲል በነገራችን ላይ በይቱላ እዚህ አለች ቢባል ካባ ከበይቱላ በዚህ በኩል በዚህ አቅጣጫ ያሉ ሰዎች ወዲህ ነው የሚሰግዱት። በዚህ በኩል ያሉ ሰዎች ወዲህ ነው የሚዞሩት ቂብላቸው። ተሻግሮ በዚህ ያሉት ደግሞ ወደዚህ ነው የሚዞሩት። በይቱላን ነው ዞሮ ዞሮ ከቦ እንደ መስገድ ማለት ነው። እንጂ ከአቅጣጫ ጋር አይደለም። ሆኖም በይቱላንም ማምለክ አይደለም። ለሰላት ለስጁድ ለሩኩ የታዘዝከውን ሰላት ስትሰግድ ወደ በይቱላ ዞር ስገድ ማለት በይቱላን አምልክም አይደለም። ትርጉምም የለውም። ከበይቱላ ጋር ምን ምንም ትርጉም የለውም። ተአቡድ ነው ያልኳችሁ እዚህ ላይ ነው። አላህ ስላዘዘ መስራት አለብህ መስራት አለብህ ነው። ወደዚህ ዞረ ስገድ አለ እንጂ ወደ በይቱላ ከበይቱላ ጥቅሙን ፈልግ። ሰላትህ ለበይቱላ ነው፣ በይቱላን ማምለክ ነው። ላ አላለም አላህ ሱብሓነሁ ወተዓላ። ከሆነማ ሰዎች ጉዝ የሆነ ነገርን ሲያመልኩ ለምንድን የሚቃወሙ ዲን ልእስላም? ለሙታኖች ሰዎች የሚሰግዱ ጊዜ ሽርክን ብሎ ለምንድን የሚያወግዙ ዲን ልእስላም? ሌላው ጉዝ የሆነውን ነገር ሲያመልክ አምልኳል ይህም ሰው። ስለዚህ መናገር አልነበረበትም። ተአቡድ የሚባለው ይሄ ነው። አቅጣጫ ላይ ምንም ነገር እኮ የለውም። ፈአይነማ ትወሉ ፈሰመ ወጅሁላ የሚለው ለዛ ነው የሚሉም አሉ። እዚህ ጋር የዚችን አያ ሰበብ አንዳንድ ደግሞ ሙፍስሮች አይደለም፣ እዚህ ጋማ ሰበቡ ይሄ አይደለም። ቅድም ወዳልኳችሁ ወደ ተአቡድ ዝርዝር ሁኔታ እመጣላችኋለሁ፣ እመለስበታለሁ የያስኳትን ግቡ ለማድረስ የግድ ስለሆነ ነው። እዚች አንቀጽ ላይ አይ ይሄ እዚህ ጋማ ሰበበ ኑዙል አይደለም። ለዚህ ሰበበ ኑዙል ከኋላ ያለው ቅድም የቀረሁላችሁ አያ ሰየቁሉ ሱፋሃኡ ሚነናስ ማ ወላሁም አን ቂብለቲሁም ለቲ ካኑ አለይሃ ቁል ሊላሂ ወልመግሪብ እያለ ነው። እዛ እኮ ነው ያለው እንጂ የዚች አያት ይሄ አይደለም። ሰበቡ ይሄ አይደለም። የተወሰነ group ሰሃባዎች ለአንድ ተልኮ ከነቢዩ ተልኮ ይሄዳል። በሄዱበት አቅጣጫ በሄዱበት አካባቢ ላይ እስኪመለሱ በድንገት ደረሱና ታዩ እንደሆነ አንዳንዴ እኮ ግር ይላል። የሆነበት ተሳፍሮ ሄደ ወይ ርቆ ሄደ አቅጣጫ በጣም እንትን ይላል። አሁንማ ቴክኖሎጂ አለ፣ ችግር የለውም እኮ ስልክ አውጥተህ ታለኩ direction ማለሽ ይሄ እንትን የለው አሁንማ። ድሮ ግን ግራ ያጋባል። የሚያጅበው ትላልቅ ሰለፎችና ሳሊሆች ፉቃሃዎች አንዳንድ አቢዶች ያስቀምጡት አቅጣጫ ደግሞ ያኔም ቢሆን ፀሐይ መውጫን ምስራቅን በስተቀኝ አስቀርተህ አቅጣጫ ማየት አለብህ ይላል። ቂብላን ታገኛለህ። አንዳንዴ ይዞርብሃል፣ እንደዚህ ግራ ግብት ይልሃል። በኋላ እነዚህ ሰሃባዎች ጨለማ ነው፣ ማታ ነው። አሁን እንዳልኳችሁ አቅጣጫ ዳይሬክሽን ለማየት እንግዲህ የቴክኖሎጂ ዘመንም አይደለም። የፀሐይን አቅጣጫ ለምን አያዩም ለማለት ማታ ነው፣ ጨለማ ነው፣ ዝናብ ነው። ተምታታባቸው። ሰላቱ ከሚቀር ነፉት፣ ወዴትም እንደሆነ አይታወቅም። ሰገዱ። ጠዋት ከነጋ በኋላ ሲያዩ ፀሐይ በዚህ በኩል ነች። እነሱ የሰገዱት ተዘበራርቋል ነገሩ፣ ጨነቃቸው። ጉዳዩን ለነቢዩ ነገሩ። እነዚህ ሰሃባዎች ከተልኮ መልስ ይሄ ቁርአን አያት ወረደ። ፈአይነማ ትወሉ ፈሰመ ወጅሁላህ አላማችሁ ስጁዱ ሩኩ ለአላህ ስለሆነ ተሳስታችሁ አቅጣጫ አቅጣጫው ዞሮባችሁ ባደረጋችሁ ችግር የለውም። ወደ ዞራችሁ በሰገዳችሁ ፍለጋው የአላህን ፊት ፈልጋችኋል፣ ተሳክቷል። ተቀብዬዋለሁ ሰላቱን። ጌታ አላህ የቁርአን አያት ይህንን ነቢዩ ላይ አወረደ። ኢነላሃ ዋሲኡን አሊም። ስለዚህ ከዛኛው ጋር አይገናኝም የሚሉት የቁርአን አያቱን ሲለያዩ አንዳንድ ምፈስሮች ከዚህ ጋር ያያይዛል። ቅድም ወዳልኳችሁ ወደ ተአቡዱ በሚመጣበት ጊዜ አንዳንድ ጊዜ ዲን ኢስላም ከአቅል ግልባጭ ያመጣል። አቅል የሚጠብቀውን ነገር ተገላቢጦሽ ያደርገዋል። ለዚህ ነው ዲን ማለት ይሄ ነው። በቃ ያለበለዛ ሰው ሰራሽ ሊሆን ነው። በሰዎችና በባለሙያዎች የተሰራ ሊሆን ነው። ሁሌ የሰውን አቅል ከጠበቀ ዲን ፈመሰለን ሴቶች ፔሬድ ላይ በሚሆኑበት ጊዜ ሰላታቸው ቀጥ ይላል፣ ይቆማል፣ አይሰግዱም። ክልክል ነው በሸሪያ። ጥሩ ረመዳን ከሆነ ጾምም አይጾሙም፣ ቢጾሙም ተቀባይነት የለውም። ሰላት እንደማይሰግዱ ሁሉ ረመዳናቸውንም አይጾሙም፣ ይበላሉ። ረመዳን ግን ከወጣ በኋላ ይሄን በፔሬድ አማካይነት ያቋረጡትን ረመዳን ጾሞ ይከፍላሉ። ሰላትን ግን አይከፍሉም። እንደ አቅል እይታ ከተካሄደ ግን እንደ ህሊና እንደ ሰው ልጅ አስተሳሰብ ከሆነ ሰላትም ኢባዳ ነው፣ የአላህ ትእዛዝ ነው። ሰውምም ረመዳንም የአላህ ትእዛዝ ነው፣ ኢባዳ ነው። የተቋረጡትን ቀናቶች ሰግዳ መክፈል ነበረባት። የማንም ሰው አቅለ ይህንን ይላል። አላህ ግን ተገላቢጦሽ አረገ። አይከፈልም፣ ትቶታል። ስለዚህ ሁሉ ቦታ ላይ ዲን ኢስላም አቅል በሚለው መልኩ ብቻ ቁጭ ያደርገዋል፣ ቁልጭ ያደርገዋል። አይሆንም። ተአቡድ የሚባለው ለዚህ ነው። ለምንድን ነው ቂብላ ወደ ምዕራብ ያልሆነው ወደ ደቡብ ያልሆነው? ፈለገው አላህ አቅል የሚፈልገው አይደለም መሆን ያለበት። አይ ለምን አንዴ ወደ ምዕራብ፣ አንዴ ወደ ደቡብ፣ አንዴ ወደ ሰሜን፣ አንዴ ተራ በተራ ለምን ይሻ አይሰገድም? ሰሜን ላይ ምን አለ? ወይም ወደ ካዕባ ብቻ ምን አለ? አቅል ሊል ይችላል። አንተ ለካዕባ ማምለክ ነው፣ ለካዕባ ስገድ፣ ካዕባን አምልክ እስካልተባልክ ድረስ ዘንብለህ ስገድ። በቃ ጥያቄ መነሳት ያለበት ለካዕባ ስገድ ቢባል ነው። ይሄ አይደለም እየተባለ ያለው። ስለዚህ አላህ እንደፈለገ ያዛሃል። ላ አማ ይፋል ላ አማ ይፋል አላህ በሚያደርገው ነገር በሚያዝህ ነገር ለምን እንዴት ከየት አይቻልም። ቁልጭ ያለ ነገር ነው። ጥያቄም የሚያስነሳ ነገር አይደለም። ስለዚህ አቅል እንዲህ ከሆነ እንዲህ እንዲህ ከሆነ አይቻልም። ግን እስላም ላይ ለዚህ ነው ዝም ብሎ አሚን ብሎ ሰው እንዲቀበል የሚታዘሰ ይሆናል። በሚቀጥለው የቁርአን አያት ላይ ወደሚቀጥለው ስንሸጋገር ወቃሉ ተከዘ ላሁ ወለዳ እነዚህ ሰዎች ትክክለኛ የዲን ሰውነን እምነት ያለን ሰውነን ብለው የሚሰሩት የወንጀል አይነት መዓት ነው ብሎ እየቆጠረ እየቆጠረ እየቆጠረ መጥቶ ሌላም እኮ ጉድ አለ። የሁዳዎች፣ ነሳራዎች እንደውም እኮ ሙሽሪኮችም ጭምር አንድ የሚሉት ነገር አለ። የሁዳዎች ዑዘይርን ብኑላህ ይላሉ። ነሳራዎችም መሲህ ኢሳ የአላህ ልጅ ነው ይላሉ። ሱብሃና የጸዳ ጌታ እኮ ነው። ከዚህ የጠራ ጌታ ነው። ይህን አይፈልግም። የሰው ልጅ ነው አግብቶ መውለድ የሚፈልገው። በባህል ምን እንደሚባል ታውቃላችሁ? ለቅሶ ቤት ሄዶ ሰው ሞተ እከሌ ሲባል የመጀመሪያ ጥያቄው ምንድን ነው? ልጅ አለው ይላል። ከዛ በኋላ ምን ይላል? አዎ ልጅ አለው፣ አንድ ሁለት ሶስት አለው። ሲባል ምን ይላል? ምንድን ነው የሚባለው? አይ በቃ አልሞተም ይላል ሰው። ልጅማ ካለው አልሞተም ተክቷል ማለት እኮ ነው። ጥሩ። ሌላው ደግሞ ልጅ የሚፈለግበት angle ሌላም አለ። ወገኔ ይሆናል፣ ጎኔ ይሆናል፣ መደገፊያ ይሆናል። እንደዚህ እንደዚህ ብዙ ነገር ይላል የሰው ልጅ አካል። እንደውም ከልጅም ደግሞ ይመርጣል ሰው ቢሆን ቢሆን ሴት ልጅ ከሚሆን አብላጫው ከሚወልዳቸው ልጆች ወንድ ልጅ ቢሆን ይፈልጋል። ሰው ደካማ ስለሆነ ነው። ይሄ ሁሉ የሚቆጠረው የሰው ልጅ ደካማ ነው። ሰው የሚያኖረው ሰውን የሚያኖር አላህ አይደለም ወይ? አቅም የሚሆናል እሱ ሌላ ቋንቋ ነው። ግን የማንም ሰው ምኞት ልጅ ላይ የሚንጠለጠለው አግብቶ መውለድ የሚፈልገው ምክንያቱ ይሄ ነው። አላህ ግን ለምን በለሁ ማፊ ሰማዋት ወልአርድ ኩሉ ለሁ ቃኒቱን ይላል አላህ ስብሐነ ወተዓላ። ለምን ለየትኛው ችግሩ አላህ ልጅ ሊወልድ ልጅ ሊኖረው ለምን የሰማዩ የምድሩ ግዙፍ የሆነው ነገር ማታየው የምታየው ነገር ሁሉ የእሱ አይደል? ሁሉም ታዞ ተገዶ ይኖራል ለጌታ ለአላህ ስብሐነ ወተዓላ። ለምን ይፈልጋል? ለምን የሚበላውን የሚጠጣውን የሚሸናውን ለምን ፈለገ ሰው የሰውን ልጅ ልጅ እንዲኖረው ለምን ራስ ምታት ያልቻለ ተፈራግጦ የሚሞት ሽንት ይዞት እኮ ሽንቱን የማይቋጥር ከልቅ እኮ እኛ ማለት የሰው ልጅ ማለት ለምን ይፈልጋል አላህ አይነ ራሱ እየከለቀ ለዛውም ይሄ አይገባውም። የጠራ የጸዳ ጌታ ነው ማለት سبحانه ይላል። بديع السماوات والأرض بديع ማለት አንድን ነገር ምሳሌ ሳይኖር ኮፒ ሳያይ ያለ ኮፒ ያስገኘ ማለት ነው። በዲ ማለት ነው። ሰማያት ሰባቱንም ሰማይ ምድር ሰባቱንም ምድር ሲከልቅ በዲ ነው። ምንም ኮፒ የሌለ ያለ ኩረጃ የሰራ ነው ማለት ነው። ለነገሩ እንደ ሰው ልጅ ሲታይ ኩረጃም እኮ ያለ ችሎታ ሊሆን አይችልም። ለነገሩ የቻለን የሚኮርጀው ይሄ ግን ለሰው ነው፣ ላልቻለ ነገር ነው። አላህ በዲ ነው። ስለዚህ ለምንድን ነው ልጅ የሚፈልገው? ከልጅ የበለጡ ነገሮችን ስንት ነገር ለዛውም እነዚህን ግዙፍ ነገሮችን ሰባት ሰማይ የሚገርምህ ነገር ሰባት ሰማይ ከኛ በላይ እያንዳንዱ ወከሰፈ ኩል ሰማ ኩል ሰማ አለ ነቢዩ عليه الصلاة والسلام። የእያንዳንዱ ሰማይ ምንድን ነው የሚባለው ውፍረቱ thickness ኡ መሲረቱ ከምሱ ሚእት ሰና አሉ ነቢዩ። ቢኬድ ቢጓዝ ቢጓዝ ሚጓዝ የለም በምንም ይሂድ በምንም የእያንዳንዱ ሰባት ሰማይ አንድ ሁለት እያልክ ሰባት ሰማይ አለ ከዚህ በላይ እያንዳንዱ ሰማይ አንዱ thickness ይሄ አምስት መቶ ዓመት ያስኬዳል አሉ። አንዱ ሰማይ መሃላቸውም በአንዱና በአንዱ ሰማይ መሃል ከምሱ ሚእት ሰና አምስት መቶ ዓመት ያስኬዳል አሉ። የሚገርመው ግን ይሄ አይደለም። ከሰባቱ ሰማይ በላይ አሉ ነቢዩ አለይሂ ሰላቱ ሰላም ባህር አለ አሉ። ውሃ የተንጣለለ ውሃ አለ አሉ። እሱም ከሰባተኛው ሰማይ ቀጥሎ ያለው ውሃ በመሃሉ አምስት መቶ ዓመት ያስኬዳል አሉ። ምን ያዘው? ግራቪቲ ልትል ነው? ምን ወጠረው? ምን አንጠለጠለው? ከዛ በላይ ደግሞ አርሻ አለ። ወላሁ ፈውቀል አርሽ አሉ ነቢዩ አለይሂ ሰላቱ ሰላም። እነዚህ የምትገረማቸውን አይነት ግዙፍ ግዙፍ ነገር ጭንቅላት ሊቀበል የማይችለውን ነገር የፈጠረ ጌታ አላህ ምን ሊያደርግ ነው የሰውን ልጅ ልጄ ብሎ የሚለው? እነዚህንም ሲሰራ እኮ ጊዜ ፈጅቶበት በስንት ጥበብ፣ በስንት ድክመት፣ በስንት ስቃይ እኮ አይምሰልላ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። እሱም ቢሆን ሲያስበው እንዲፈጥር ሊፈጥር በፈለገ ጊዜ ሁን ብቻ ነው የሚለው። ከዛስ ይሆናል። ይሄ ነው እንዲህ የሚያደርግ ጌታ አላህ ነው እንደ ልጅ የሚይዘው ልጅ እንዲኖረው የሚፈልገው ምስተገባ ሊባል እኮ ነው። ነገሩ የት እንደሚሄድ አየ ልጅ አለው አግብቷል ሊባል ነው። ሱብሃነላህ እንፈልጋለን ልጅ እኔና እናንተ ሰው ስለሆነ ደካማዎች፣ ቅድም ላልነው አይነት ጉዳይ وقال الذين لا يعلمون لولا يكلمنا الله أو تأتينا آية አንዳንድ በጣም የሚገርመው እኮ ስለ ዲን እስላምና ስለ ሀቅ ምንም ሊገባቸው ያልቻሉ ውስጣቸውን ኢማን የከዳቸው ለውላ ዩከልሙን አላህ አላህ ለምን በግላጭ እኛን አነጋግረንም? አንተ ነቢይ መሆንህን ተቀበሉት ስሙት ብሎ እራሱ ለምን በግላጭ ነግሮን እንድንቀበል አያደረገንም? ይላሉ አቀለፍ ቆራ በለው አውታቲና አያ ወይ ደግሞ አስደንጋጭ ከባድ የሆነ ተአምር ለምን አመጣም አይልክም ጌታ አላህ አንተን ሀቅ ትክክል ነህ ብለን እንድንቀበል አትፍረድባቸው ያ ሙሐመድ ከዛሊካ ቃለ ለዚነ ሚን ቀብልህም ምስለ ቀውልህም ከነሱ በፊት የነበሩ ትውልዶች ቅድም ያልናቸው ይሁዳን አንበለው ነሳራን አንበለው ሌላ ሌላ አንበለው ምን ይገርማል ከዚህ በላይ ስንት ነገር ብለው የለ እንዴ ማዩቃሉ ለካ ምን ይላል? ኢላ ማ ቀድ ቂለ ሊሩሱል ሚን ቀብሊክ አዲስ የምትባል ነገር እንደሌለ ግን እወቅ ይላል ጌታ አላህ ነቢዩ። ከአንተ በፊት የነበሩ አንቢያዎች የተባሉትን ነው የምትባለው። ተሻህባት ቁሉብሁም ውዥንብር የፈጠረባቸው ቀልባቸው ነው፣ ሌላ ነገር የለውም ማለት ተመሳስሎባቸው ውዥንብር። ትላንት ያልነው ሸይጣን በሰው ላይ ኩመማ ኩመካ ሲጫወት እኮ ነው ሰዎች ለአላህ አምላኪ እንዳይሆኑ፣ አቢዶች እንዳይሆኑ። ትላንትና ያልነው በሱለይማን ንግስና ዘመን በነቢዩላ ሱለይማን ዘመን ትልቁን fake የሰሩት ሸያጢኖች ናቸው። በሴት የተነሳ ትላንት በሰፊው ተናግረናል። በሰው ልጅ ላይ ክሊፕ የሚጫወቱ ሸይጣኖች ናቸው። ሲደመር ነፍስያ አለች። ቀድ በየና ልአያቲ ሊቆም ዩቅን تأمراتوچ مفلق ما مفلق كونا تككلانيا مؤمن لونو تما سنال نغرنال اسايتنال لكو يلال الله سبحانه وتعالى إنا أرسلناك بالحق بشيرا ونذيرا يا محمد عندان غنبدي عندان دين الإسلام اللي قبل حق اللي قبل قلبه يتزقى يفلقوني بالزنبال أنت عندي لمن بقلص الله أنك أقرنم አንድ ተአምራትን ለምን አያመጣም? አንተ ረሱል መሆንህን እንድናረጋግጥና እንድንቀበል ተወው። ኢና አርሰልናከ ቢልሐቅ በሺረን ወነዚራ ረሱል አድርገን የረሱልነትን ማዕረግ አልብሰን ስንልክ ለምስክርነት እኛ በቂ ነን። አላላ ተው ችግር የለውም ማለት ግን ስንልክ በትክክል በሐቅ ረሱል አድርገን ነው የላክነው፣ መርጠን ፈልገን ወደን ለአንተ የሚገባ ለሙእሚኖች የምታበስር መሆን አለብህ። ጀነት አለላችሁ ብለህ የምታበስር አድርገን ነው የላክን። በሺረን ወነዚራ ማለት ነዚር አስጠንቃቂ ነህ፣ ዲንን ለማይቀበል ሐቅን ለማይቀበል እሳት አለህ ብለህ የምታስፈራራ ነህ። ይህን ስራ ተግባር ሰጥተን ነው የላክንህ። ወላ ቱስአሉ አን አስሃብ ጀሂም ከደከምክ፣ ካደረስክ፣ ከነገርክ፣ ከመከርክ፣ ከለፋህ ዝም በለው። የእሳት ባለቤት ላይ አንተ አትጠይቅበትም። ለአንተ የሚገባ ማድረስ ነው። የት ደረሰ? ተቀበለ አልተቀበለም? ሰምቶሃል አልሰም አትጠየቅም በእነሱ ጉዳይ። ወላ ተዚሩ ዋዝረቱን ስራ ኡኽራ፣ ማንም የማንም ወንጀል አይሸከምም ነው።